بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحابته أجمعين ودي برنامجنا تكتاتوش السلام عليكم ورحمة الله وبركاته كم بزه سمهرت الله فقادوك هنا يا نبي صلى الله عليه وسلم ملو تاريخ የምንማርበት ይሆናል። ነቢዩ ሰለላሁ ዐለይሂ ወሰለም ለእኛ የተላኩ በል كما قال الله سبحانه وتعالى وما أرسلناك إلا رحمة للعالمين ለዓለም ህዝብ ሁሉም የተላኩ ነቢይ ናቸው ማለት ነው። እኚህን ነቢያችን ለእኛ የተላኩ ነቢያችን كفطران هلو بلاي هلو أشرف الأنبياء أشرف الخلق كفطران هلو يا بلاي كنبياتوش هلو بلاي يهونو سن تلاك سو الله يا نبي عبد البوس للاكا سو بجي أغطاني دستاشن لنقرس يقبل الحمد لله رب العالمين ነቢያችን ሰለላሁ አለይህ ወሰለም አቂዳችን ናቸው አንድ ሰው ወደ እስልምና ሲገባ አሽሃዱ አን ላኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ብሎ ነው ወደ እስላም የሚገባው ከአላህ በስተቀር በእውነት የምመለክ አምላክ የለም ብዬ እመሰክራለሁ ቃሌን እሰጣለሁ ነቢዩ መሐመድ ሰለላሁ አለይህ ወሰለም የእሱ መልእክተኛ መሆናቸውንም እመሰክራለሁ ብሎ ነው ወደ እስልምና የሚገባው። አንድ ሰው የአላህን አንድነት ብቻ ቢመሰክርና የነቢዩ መሐመድን ሰለላሁ አለይህ ወሰለም ነቢይነት ባይቀበል ይህ ሰው ሙስሊም ሊሆን አይችልም። ከዚህ አንጻር ከአቂዳችን ናቸው ልንል እንችላለን ማለት ነው። አላህ ከሱ ስም ጋር አያይዞ አመጣቸው ስለዚህ እኚህ ነቢያችንን ማን ናቸው የት ተወለዱ መቼ ተወለዱ እንዴትስ ተወለዱ መቼ ተላኩ ወደኛ እንዴትስ ተላኩ በዱንያ ላይ ህይወታቸውን እንዴት አሳለፉ ቁርአን እንዴት ወረደላቸው ከባልደረቦቻቸው ጋር እንዴትስ ኖሩ ከቤተሰቦቻቸው ጋር የነበራቸው ሀያት እንዴት ነው አጠቃላይ ማህበራዊ ግንኙነታቸው ምን ይመስል ነበር ሃይማኖታዊ ስርዓታቸውስ ምን ይመስል ነበር የሚሉትን እያንዳንዱ የነቢዩ ሰለላሁ ዐለይሂ ወሰለም ዛት ሲራ ታሪካቸው በሙሉ የምናጠናበት የትምህርት ዘርፍ ነው። ይህንንም ማወቅ በእያንዳንዱ ሙስሊም ላይ ይገድላል ማለት ነው። ሰው የማንንም ተራ ሰው ታሪክ ያጠናል፣ ያነባል፣ ያውቃል። የነቢዩን ሰለላሁ ዐለይሂ ወሰለም ሙሉ ታሪክ ደግሞ ማወቅ ሸረፍ ነው ያ ኢኽዋን የአቂዳችን አካል የሆኑትን ሰው ማወቅ ምንኛ ያማረ እውቀት ነው። ከተውሂድ ጋር ተለያይቶ ሊታይ አይገባም። እሳቸውን ማወቅ ማለት አላህን ማወቅ ማለት ነው። ከአላህ ጋር የሚያስተዋውቁን እሳቸው ስለሆኑ እሳቸውም ማወቅ ማለት ዲነል እስላምን ማወቅ ማለት ነው። ዲን እስላምን ወይም አላህን እንዴት እንደምናመልከው ወደዚች መንገድ የመሩንና ያመጡልን እሳቸው በመሆናቸው ትክክለኛውን አቂዳ መያዝ ከፈለግ የእሳቸውን ሲራ ማወቅ ይጠቅምሃል። እሳቸው ናቸውና የዚህ ሁሉ አስተማሪ። ስለዚህ እነ ሲረተ ነበውያ الطاهرة من أغلى ما نملك لأنها تحكي حياة النبي صلى الله عليه وسلم የነቢዩ ሲራ ሰለላሁ ዐለይሂ ወሰለም ሀብቶች ውስጥ ከምንመልካቸው በእጆቻችን ካሉት ነገራቶች ሁሉ በጣም ውዱ እና ተፈላጊ ነገር ነው። ልናውቅ ከሚገባው ነገርም ቀዳማዊ ቀዳሚው ነው። ሊማዛ ለምንድን ነው የእሳቸው ታሪክ ሀያታቸውን ህይወታቸው ምን እንደሆነ ይነግረናል ነው እንዴት እንደተወለዱ እንዴት እንዳደጉ የት እንዴት ነብይነት እንደተሰጣቸው ዳዋቸው ምን ይመስል እንደነበረ ወጂሃዲሂ ጂሃዳቸው ምን ይመስል እንደነበረ ወወፋቲሂ ሞታቸው እንዴት እንደነበረ ወአኽላቂሂ ስነ ምግባራቸው እንዴት እንደነበረ ሰለላሁ ዐለይሂ ወሰለም የምናውቅበት የትምህርት ዘርፍ ነው በዚህ ትምህርት ውስጥ ከፍተኛ ጠቀሜታዎች ይኖራሉ። ትልቅ ምክር እናገኝበታለን። ምክርና ግሳጼ ውስጥ ካለው ደግሞ ሰዎች እንዲ በትምህርቱ ላይ ማለት ነው የእሳቸውን ሲራ ወደ ማጥናቱ ትኩረት እንዲያደርጉ ያደርጋቸዋል ማለት ነው። ለምሳሌ የነቢዩ ሰለላሁ ዐለይሂ ወሰለም ሲራ أنها شاملة لجوانب حياته صلى الله عليه وسلم مما يجعلها تنقل لنا صورة صادقة لحياته الشريفة ሙሉ የሆነ ህይወታቸው እንዴት እንደነበረ ልናውቅ የምንችለው ታሪካቸውን ስናጠና ነው። ከነቢዩ ሰለላሁ ዐለይሂ ወሰለም ሲራ ሌላው የምንወስደው منها تؤخذ منه الأحكام الشرعية في العقائد والأحكام والمعاملات ከሲራቸው አቂዳን እናገኛለን አህካሞችን እንወስዳለን ሙዓመላ ግንኙነታቸው አናኗራቸው ምን እንደምን እንደነበረን የምንወስድበት ታላቅ ትምህርት ነው ትልቅ የሆነ መድረሳ ነው የነብዩ ሰለላሁ ዐለይሂ ወሰለም ህይወት። አጠቃላይ ሁሉም ነገር የሚያካትት በመሆኑ ከሳቸው ታሪክ ውስጥ ከፍተኛ የሆነ ጠቀሜታን እናገኛለን ማለት ነው። ሙስሊሞች ግዴታ ይሄ እውቀት ያስፈልጋቸዋል። ፊ ኩል ዘማንን ወኩል መካንን የትም ቦታ ላይ በማንኛውም ጊዜ በማንኛውም ቦታ ላይ የነቢዩ ሰለላሁ ዐለይሂ ወሰለም ታሪክን ማወቅ ግድ ይላቸዋል። የነቢያቸውን ታሪክ ማወቅ ግድ ይላቸዋል። ለምን? ከሳቸው ህይወት የጠቀስናቸውንና በርካታ ነገሮችን ስለሚያገኙ ዒዛ የበላይነት ጥንካሬን ያገኛሉ ከነብዩ ሲራ ምን አይነት ታሪክ እንዳሳለፉ በጂሃድ የበላይነትን እንዴት እንዳሰፈኑ ከእሳቸው ሲራ በርካታ ነገሮች ይቀሰማሉ የዳዋ እንቅስቃሴው እንዴት መሆን እንዳለበት ማወቅ የፈለገ ሰው የነቢዩን ሰለላሁ ዐለይሂ ወሰለም ታሪክ ማጥናት ግድ ይለዋል እንዴት አድርጎ ዳዋው እንዲህ እዚህ ቦታ እንዲደርስ መሰረቱን እንዴት እንደጣሉት ያለፉበትን ሁሉ ሂደት የሚያሳይ ታሪክ ነው። ከዚህ የዳዋ ስልት ስልት ተወስዳለ መንገድን ትወስድና የራስን ጉዞ ትቀይሳለ ማለት ነው። በእሳቸውም መስረት ላይ ሆነ ስለሆነ ማንኛውም ነገር መስራት ስላለበት እያንዳንዱ አህዋላቸውን ሁኔታቸውን ልታውቅና ልትረዳ የምትችለው ሲራቸውን ስታጠና በመሆኑ ነቢዩን ሰለላሁ ዐለይሂ ወሰለም በተከተለ መልኩ ማንኛውም ስራ ካልተሰራ በአላህ ዘንድ ተቀባይነት የለውም። ይህን እቺባ የምናገኘው ደግሞ የእሳቸውን ሲራ ስናቅ ነው። ሲራቸውን ስናቅ ሌላኛው አሁንም መሀባቸው ይጨምርልናል። ማንነታቸውን በደንብ ስንረዳ ለኢስላም ያበረከቱትን ያሳለፉትን ሁሉ ስንገነዘብ ግዴታ ውስጣችን መሐባ ይመጣል። ለኛ ስሉ ያደረጉትን ለኛ ተንከራተቱበትን ሀያታቸውን በሙሉ ስናየው ምን እናገኛለን? የእሳቸውን ማህባ እናገኛለን። ሰው መቼም አቅለኛ ከሆነና ጤነኛ አእምሮ ካለው ውለታ የዋለለትን አካል ስለማይረሳ ግዴታም ከመሆኑም ጋር ነብዩን መውደድ ግዴታ ነው፣ መከተል ግዴታ ነው። እነዚህ ነገራቶች ታዲያ ሲራቸውን ስናቅ ውስጣችን ከፍተኛ ተጽዕኖ ያሳድራል። ለእሳቸው ውዴታ እንድንበረከክ ያግዘናል። እሳቸው ያለፉበትን መንገድ እንድናልፍ ያደርገናል። እቅትዳ በእሳቸው እንድንከተል ሞዴላችን አድርገን እንድንይዝ ይረዳናል። ሌላኛው የነብዩ ሰለላሁ ዐለይሂ ወሰለም ሲራ ጠቀሜታው ዛሬ ዛሬ የእስላም ጠላቶች በዚህ ታላቅ ነብይ ላይ የማይሰሩት በደል የለም። በየጊዜው እንሰማለን። የማይሰራ ፊልም የለም። ስማቸውን ማንቋሸሽ፣ ባገኙት አጋጣሚ ስማቸውን ማጥፋት፣ እያንዳንዱ የዓለም ደራሲ ነኝ የሚል ስክሪፕቶን አንስቶ በእሳቸው ላይ ምላሱን የሚያስረዝምበት ዘመን ነው። እኚህ ታዲያ ለእኛ የተንከራተቱ ነቢያችንን ከሳቸው ዲፋዕ ማድረግ የእያንዳንዱ ሙስሊም ግዴታ ነው። ልክ በሳቸው ጊዜ የነበሩ ሰሃባዎች ህይወታቸውን ابي وامي ወኡሚ እያሉ باجي አባቴ فدا ፊዳ ይሁኑ እያሉ እንዳሳለፉት ሁሉ ዛሬም እኛም በህይወት ይስካለን ድረስ ማለት ነው የእሳቸውን ሲራ በማወቅ የእሳቸውን እውነታ በማወቅ ክሳቸውን መከራከል ይገባናል። የምጽፍ በመጻፍ የምናገር በመናገር ባገኘው አጋጣሚ ስለሳቸው ያለውን እውነታ ሐቂቃውን ማሳወቅ ይገባናል ማለት ነው። ይሄን ደግሞ ማድረግ የምንችለው መጀመሪያ ላይ እውቀቱ ስንታጠቅ ነው። ስለ ነቢያችን ቀድመን ራሳችን ስናውቅ ነው። ያለበለዚያ እኛም እነዚህ ጥላቶች። ግፍ ቀማሽ እንሆናለን ማለት ነው። ተከትለን እነሱን ተከትለን ብዙ የምንናገር ሰዎችም አንጠፋም። ከእነሱ የተሻለን አይደለንምና ማለት ነው። አንዳንዴ እነሱ የሚሻሉበት አጋጣሚ ይኖራል። ታሪኩን ያጠኑና ክፉ ክፉን ወስደው ይጽፋሉ። ደግ ደጉን ትተው ማለት ነው። ክፉ የመሰላቸውን ክፉ አድርገው ለመጻፍ ይሞክሩበታል ለማለት ፈልጌ ነው። እኛ ደግሞ የእኛ ነቢይ ናቸው ብለን የምንላቸው የምንል ሰዎች ደግሞ ሙሉ በሙሉ ታሪካቸውን አናውቅም። ስለዚህ በጣም ወሳኝ የሆነ ታይም ላይ ነው አሁን ያለ ነው ማለት ነው። በዚህም ጊዜ እያንዳንዱ ሰው የነብዩን ሲራ በደንብ አድርጎ ማወቅ አለበት። ሲፈልጉ በጋብቻ ሲፈልጉ በጂሃድ በመወሰፍ ነቢዩን ሰለላሁ ዐለይሂ ወሰለም ጨካኝና አረመኔ በማድረግ እያቀረቡ ያሉት የቅርብ ጊዜ ትውስታችን ነው። በየቀኑ በየቀኑ ስለሳቸው የማይጻፍ አይደለም በአለም ላይ ከማንኛውም ጊዜ በላይ ማለት ነው ከራሳቸው የሚከላከልላቸውን አማን የሚፈልጉበት ጊዜ ላይ ነው ያለነው ማለት ነው። ስለዚህ በጣም ሁላችንም ከልባችን የነቢዩ ሰለላሁ ዐለይሂ ወሰለም ሲራ መማርና ማወቅ ይገባናል ከልባችን ማለት ነው በከፍተኛ ደረጃ በከፍተኛ ፍላጎት ልናጠና ልንመረምር ይገባል ሙስሊም ያልሆኑ አካላት በነቢዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ከሚያነሱ ሹብሃዎች አንዳንዶቹን ለማየት እሞክራለሁ ኢንሻአላህ በመጀመሪያ ደረጃ ነብዩ ሰለላሁ ዐለይሂ ወሰለም ከአንድ በላይ ሚስት ማግባታቸውን በተመለከተ በርካታ ነገሮች ይባላሉ ይህን ጉዳይ ሐቂቃውን ለማወቅ እያንዳንዱ ሙስሊም ስለሳቸው ታሪክና ስለነዚህ ጋብቻዎች በደንብ አድርጎ ማወቅ አለበት ዲፋ ለማድረግ በእርግጥ ወደፊት እያንዳንዱ ቦታ ላይ ስንደርስ ማለት ነው ይህን ጉዳይ እናነሳዋለን እንማረዋለን ነገር ግን አሁን እዚህ ጋር መጥቀስ ያለብኝ ማለት ነው ነቢዩ ሰለላሁ ዐለይሂ ወሰለም በመጀመሪያ ደረጃ ያገቧት ከድጃን ነው ከድጃን ሲያገቧት እሷ እድሜዋ ከነቢዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም በአስራ አምስት ዓመት ይበላለጡ ነበር በአስራ አምስት ዓመት ከእሳቸው ትበልጣለች ይህን ጉዳይ ልብ እንድትሉ ፈልጋለሁ ነቢዩ ስለ ላሁ ወሰለም ከዲጃ እስክትሞት ድረስ ማንም አላገቡም ነበር ማንኛውም ባለቤቶቻቸውን አላገቡም ነበር ከዲጃ ከሞተች በኋላ ነው ያገቧቸው የምነሳው ነጥብ ሌላኛው አይሻ ነው የአይሻን እድሜ በተመለከተ ነው አይሻ ረዲየላሁ ዐንሃ ኡሙል ሙእሚኒን ነብዩ ሰለላሁ ዐለይሂ ወሰለም ያለ እድሜዋ ነው ያገቡት ህፃን ልጅ ነው ያገቡ በማለት ነው ስማቸውን የሚያንቋሽሹት ማለት ነው በመጀመሪያ ደረጃ እዚህ ጋር ነቢ ዐለይሂ ወሰለም ከከዲጃ ጋር የፈጸሙትን ጋብቻ ለምንድን ነው የማይነገርላቸው ከእድሜያቸው በላይ የሆነችን ሴት ሲያገቡ ለምንድን ነው ችላ የተባሉት እዚህ ጋር ለምንድን ነው ማንንም ይሄን ነገር የማነሳው ይሄ ለምን አይጠቀስም ሁለተኛ ደረጃ ላይ ደግሞ አኢሻ ረዲየላሁ አንሃ ነብዩ ሰለላሁ ያገቧት በዛን ጊዜ የዛሬ 1400 ዓመት ማለት ነው በነበረው ማህበረሰብ ውስጥ ይህ ጋብቻ ይኮነን ነበር ወይስ አይኮነንም? በዚህ እድሜ ያገባችው አኢሻ ብቻ ናት ወይስ ሌሎችም ናቸው? ዝም ብለን አሁን ባለንበት ሀያ አንደኛ ዘመን ላይ ሆነን የዛን ዘመን ጋብቻ ልናጣጥለው አይገባም። ነቢዩ ሰለላሁ ዐለይሂ ወሰለም ከአረቡ ማህበረሰብ ውስጥ ያለውን ክፉ ነገር አልሰሩ አይሻ በዛ ዘመን ማግባት አረቦች በዘጠኝ ዓመት ሴቶችን ማግባታቸው የተወገዘ ቢሆን ኖሮና ሴቶች ያልደረሱ ቢሆን ኖሮ በዛን ዘመን በከለከሉ ነበር። ቁርአንም በከለከለ ነበር ማለት ነው። ይህ ጉዳይ ግን በዛን ሰዓት ላይ ተቀባይነት ስላለውና ሁሉም በዚህ እየሄደ ስለሆነ አረቦች በሙሉ ጋብቻቸው በህፃንነት በዚህ ዘመን ልጆች እንደሚያገቡ የታወቀ ነው ማለት ነው። በዚህ እድሜ ያገባሉ። የነብዩ ሰለላሁ ዐለይሂ ወሰለም ለየት የሚያደርገው ምንድነው? በዛን ጊዜ በነበረው culture ውስጥ ስርዓት ውስጥ ይህ ጋብቻ በቂ ነው ማለት ነው። ይህ እድሜ በቂ ነው ለጋብቻ። አሁን ባለንበት time ላይ ሆነን ያን ነገር መተቸት ተገቢ አይደለም ማለት ነው። መሆን ያለበት በዛን ሰዓት የማይደረግ ነገር ነው ያደረጉት ከተባለ ጥሩ ነበር። ያም ቢሆን ኖሮ በከለከሉ ነበር እሳቸው ይህን ጉዳይ ጎጂ ቢሆን ኖሮ ማለት ነው ስለዚህ እዚህ ይሄ ጉዳይ በትክክል ልታይ ይገባል ማለት ነው ሌላው ነቢዩ ሰለላሁ ዐለይሂ ወሰለም ሌሎች ሚስቶቻቸውን ያገቡት በተለያየ ምክንያት ነበር በርካቶቻቸው ባሎቻቸው በጂሃድ የሞቱባቸው ናቸው ጠይብ ያኛውን ስለምን አይጠቅሱም በእድሜ የገፉ ነበር ነቢ ስ ሰለም ጋብቻ የመሰረቱት አብረው በርካቶቻቸው ማለት ነው ሁላቸውም የራሳቸው ምክንያት ነበራቸው ስለዚህ ኢንሻአላህ በአላህ ፍቃድ በሚቀጥሉት ምዕራፎቻችን ውስጥ እነዚህ ነጥቦች በስፋት እያየን እንላለን በየቦታው ስንደርስ ማለት ነው ሌላው ነብዩ ሰለላሁ ዐለይሂ ወሰለም ዲነል እስላምን በጅሃድ እንዳስፋፉ ተደርጎ ስማቸውን የማጥፋት ዘመቻ በከፍተኛ ደረጃ ተከፍቷል እስኪ ይህን ጉዳይ ፊገሪ በፊገር ለማሳየት እንሞክር። ነቢዩ ሰለላሁ ዐለይሂ ያደረጉትን ጦርነቶችና በሰው ልጆች ላይ የደረሰውን ኪሳራ ነብዩ ሰለላሁ ዐለይሂ ወሰለም ካደረጉ ጦርነቶች ውስጥ የመጀመሪያው የበድር ጦርነት ነው። በበድር ጦርነት በሙስሊሞች ወገን ሰማዕታት የሆኑ ሸሂድ የሆኑ ቁጥራቸው አስራ አራት ናቸው። በሙሽሪኮቹ ሰባአ ናቸው አስቡ ታላቁ ጦርነት ተብሎ የሚነገረው የበደር ጦርነት ሙስሊሞች የከሰሩት አስራ አራት ሰው ሲሆኑ ካፍሮች ደግሞ ከሃዲያን ያጧቸው ሰባ ሰዎችን ነው በእሁድ ጦርነት ሙስሊሞች የተሸነፉበት ጦርነት ማለት ነው የበቀል ጦርነት ተብሎ የሚጠራው ሙስሊሞች በተቃራኒ ሰባ ሰዎችን ያጡበት ሲሆን ካዲያን ደግሞ ሀያ ሁለት ሰዎችን ብቻ ነው ያጡበት የአህዛብ ጦርነት ላይ ከሙስሊሞች ስድስት ሰዎች ህይወታቸው ሲያል ከካዲያን ሶስት ሰዎች በበኒ ሙስጠሊቅ ከሙስሊሞች ምንም ያልሞተ ሲሆን ከካዲያን ደግሞ ሶስት ሰዎች ሞቷል በኸይበር ዘመቻ ከሙስሊሞች 19 ከካዲያን ምንም አልሞተም በብዕር ሙዕና 69 ከሙስሊሞች ከካዲያን ምንም አልሞተም በሙዕታ 14 ከሙስሊሞች 14 ከካዲያን ማለት ነው እኩል ሰዎችን የከሰሩበት በሁኔን ዘመቻ አራት ከሙስሊሞች 71 ደግሞ ከካዲያን በጠዋይፍ 13 ከሙስሊሞች ከካህዲያን ደግሞ ምንም ያልከሰሩበት ነው ከዚህ ውጭ ባሉት ሌሎች ጦርነቶች ማለት ነው በሙስሊሞች ወገን 118 ሰዎች ሸሂድ ሲሆኑ ከካህዲያን ደግሞ 256 ሞተዋል በአጠቃላይ ከሙስሊሞቹ 317 ሰዎች ህይወታቸውን ሲያጡ ከካዲያን በኩል ደግሞ 439 ሰዎች በአጠቃላይ በዛን ዘመን ባለፉት ጦርነቶች ውስጥ ማለት ነው ህይወታቸው ያለፉ ሰዎች በድምር 756 ሰዎች ናቸው ሱብሃንአላህ እስኪ አስቡ ይህንን ነው በጂሃድ ጦርነት ተስፋፋ እያሉ በርካታ መጽሐፎች የተጻፉለት ጦርነት ይህን ሁሉ መረጃ ልናገኝ የምንችለው ይህን ሲራ ስናጠና ነው። በሁለተኛው ዓለም ጦርነት ሂትለር ብቻ ስንት ሰዎችን ነው የጨረሰው? ከስድስት ሚሊዮን በላይ አይሁዶችን እንደጨረሰ ይገመታል። ሞሶሎኒ ስንት ሰዎችን ጨርሷል? በርካታ ጊዜ ማለት በዓለም ላይ በተደረጉ ታላላቅ ጦርነቶች ከሃዲያን ስንት ሰዎችን ጨፍጭፈዋል። እነዚህ ሰዎች ሃይማኖታቸው ሙስሊሞች ነበሩ። እነዚህ ገዳዮች ዛሬ ዛሬ ስማቸውን የሚያጠፉ ሰዎች እና አሜሪካ፣ በኢራቅ፣ በአፍጋኒስታን በተለያዩ ቦታዎች የሚጨፈጭፏቸው የሚገሏቸው ሰዎች ቁጥር ብዛት ስንት ናቸው? ስንት ሚሊዮን ሰዎችን እየገደሉ ነው? ስንት ሚሊዮን ቤተሰቦችን ብቻቸውን አስቀርተዋል? ዛሬም በዚህ ቀጥሏል በእስላም ታሪክ ውስጥ አልቁድስ ቤተል መቅደስን ለመስፈት በተደረጉ ጦርነቶች ሙስሊሞች በሰላም ሲገቡ ከሃዲያን በሚከፍቱበት ጊዜ ግን ሙስሊሞችን በመጨፍጨፍ ደም እንደ ጎርፍ በየከተማዋ እንዲሄድ ያደረጉበት ታሪክ ተጽፎ ይገኛል በአጠቃላይ ለምሳሌ ያችን እነዚህን ካነሳን በርካታ በነቢዩ ሰለላሁ ዐለይሂ ወሰለም አጠቃላይ እንቅስቃሴ ዙሪያ ላይ የሚደረጉ የማጥራራት ዘመቻዎችን መቅረፍና መከላከል የምንችለው የእሳቸውን ትክክለኛ ታሪክ ስናጠና ብቻ ነው ማለት ነው ስለዚህ የነቢዩ ሰለላሁ ዐለይሂ ወሰለም ታሪክ ማጥናት በርካታ ጠቀሜታዎች አሉት ማለት ነው ኢንሻአላህ እያንዳንዱን ነጥብ ደግሞ በየቦታው እያነሳን ለማየት እንሞክራለን አላህ ስብሓንሁ ወተዓላ ፍቃዱ ከሆነ ማለት ነው እንግዲህ በዚህ ትምህርት አንድ ለማየት የምንሞክረው ኢንሻአላህ ተጨማሪ የአረቦች ጂኦግራፊያዊ አቀማመጥ እና የዘር ግንዶቻቸውን ለማየት እንሞክራለን። ምናልባት ዛሬ ጂኦግራፊያዊ አቀማመጣቸውን ለማየት እንሞክራለን። እንግዲህ በዛን ጊዜ የነበረው አረቢያ ተብሎ የሚጠራው የአረቡ ዓለም ማለት ነው። በስተምዕራብ በኩል በቀይ እና በሲና በረሃ በስተምስራቅ ደግሞ አረቢያን ገልፍ እና የደቡብ ኢራቅ አብዛኛው ክፍልን የሚሸፍን በስተደቡብ በኩል የህንድ ባህር አካል የሆነውን የአረብ ባህር እንደዚሁም ደግሞ በስተሰሜን በኩል ማለት ነው ሻም እና የኢራቅ ምድር ያዋስኑታል። አረቢያ ተብሎ የሚጠራው የዛን ዘመን ግዛት ማለት ነው። እነዚህ ያካልሉታል ማለት ነው። ከተፈጥሮአዊ እና ከጂኦግራፊያዊ ማለት ነው የመሬት አቀማመጡ አንጻር እጅግ ከፍተኛ ስትራቴጂያዊ ጠቀሜታ ያለው ቦታ ነበረ። ይሄ የአረቢያ ክፍል የነበረው ቦታ ማለት ነው። መልክዓ ምድራዊ አቀማመጡ ዙሪያውን በኮረብታማና አሸዋ መሬት የተካበበ ነው። ዙሪያውን ማለት ነው ተራራ መሰል ኮረብታዎች፣ አሸዋ የለበሱ መሬቶች በእንደዚህ አይነት የተሸፈነ መሬት ነበር ማለት ነው። ይህ ተፈጥሯዊ አቀማመጡ የተለየ ጠቀሜታ ነበረው። በባዕድ ህዝቦች ተጽዕኖ ስር እንዳይወድቅ የዚህ ግዛት ማለት ነው ጠንካራ መከላከያ ነው የሆነላቸው። በተፈጥሮ የተለገሳቸው ይህ መሬት ማለት ነው አቀማመጡ ማንም ጠላት በቀላሉ እንዳይወራቸው አግዟቸዋል። በዚህ ምክንያት ነው የዓለማችን በተለያዩ ቦታ ክፍል ላይ የሚኖሩ አካላት ወይም በዛን time የሚታወቁ ትላላቅ empire ኦች በጉርብትና ይኖሩ ነበር። ይሁንና ግን በዚህ በተፈጥሮ በቴተሮስ የመሬት አቀማመጥ ስትራቴጂክ በመሆኑ ማለት ነው በቀላሉ ሳይወረሩና ሳይደፈሩ የቆዩበት አጋጣሚ ነበረ ማለት ነው። ከውጭው ዓለም ጋር ባለው ግንኙነት በጥንት ዘመን ይታወቁ ከነበሩ ሁለት ዕውቅ አህጉሮች ጋር በየብስም ሆነ በባህር ይገናኙ ነበር። የሰሜን ምዕራብ አቅጣጫው ከአፍሪካ ጋር የሚያገናኝ በር ሲሆን ሰሜን ምስራቅ ክፍሉ ደግሞ ለአውሮፓ መግቢያ ቁልፍ ነው። በስተምስራቅ አቅጣጫ ደግሞ ከመካከለኛውና ከሩቅ ምስራቅ ሀገሮች ጋር የሚገናኙበት ነበር። ወደ ህንድና ቻይና የሚያደርስ መስመርም አላቸው። በተጨማሪም ሁሉም ሀገሮች ከዚህ ከአረቢያው ሀገር ጋር ማለት ነው በባህር ይገናኛሉ ማለት ነው። በባህር የተከበበ አካባቢ ስለሆነ መርከቦቻቸውን እዛ ያሰፍሩ ነበር። እንግዲህ በዚህ ጂኦግራፊያዊ አቀማመጡ ምክንያት ሰሜናዊና ደቡባዊ ክፍሉ የህዝቦች መገናኛ፣ የንግድ ልውውጥ እንዲሁም የባህል የሃይማኖትና የክነ ጥበብ ቅብብሎሾች ማዕከል ሆኖ ለዘመናት ያገለገለ ቦታ ነው ማለት ነው። እንግዲህ አንድ ማህበረሰብ እንደ ማህበረሰብ አብሮ ሲኖር የራሱ የሆነ ስርዓት ይኖረዋል ጥሩም ሆነ መጥፎ ማለት ነው የእነዚህ አረቦች ፖለቲካዊና አስተዳደራዊ ሁኔታዎች ደግሞ እስላም ይፋ በሆነበት ዘመን አረቦች የነበሩትን ሁኔታ ለመረዳት ይቀል ዘንድ ከዚህ በፊት ስለነበረው ፖለቲካዊና አስተዳደራዊ ታሪካቸው ስለ ሃይማኖታቸው ተጨባጭ ነገሮችን ማወቅ አስፈላጊ ነው እነዚህ አረቦች በጃሂልያው ዘመን ቀደምት ጊዜያት ያሳለፉትን ታሪክ በትክክል የተገነዘበ ሰው እስልምና እንዴት እነሱ ሰዎች ጋር እንዴት እንደተቀበሉት እንዴት አድርጎ እንደገባ ለመረዳት ይችላል ማለት ነው በቀላሉ መጀመሪያ ላይ የነበሩበትን አህዋላቸውን የሚረዳ ከሆነ ይህን ከተገነዘቡ በኋላ ላይ ማለት ነው የእነሱን ሁኔታ ከእስላም ጋር ያለውን ለማወቅ ቀላል ነው እንግዲህ የእስላም ፀሐይ በፈነጠቀበት ጊዜ ነው የአረቢያው ገዢዎች ሁለት አይነት ነበሩ አንደኛው የዘውድ ወይም ነገስታት ሲሆኑ ሌሎቹ ደግሞ የጎሳ መሪዎች ናቸው ማለት ነው የጎሳ መሪዎችና የንጉሳውያኑ የተለያዩ ቢሆኑም የጎሳ መሪዎችም አንዳንድ ጊዜ እንደ ንጉሳውያን ከፍተኛ ስልጣን ይኖራቸዋል ተሰሚነትም አላቸው ማለት ነው እንደው አብዛኞቹ የጎሳ መሪዎች የመወሰን ስልጣንና ነጻነት ለብቻቸው ነበራቸው ማለት ነው ከፍተኛ ነጻነትና የመወሰን ፖለቲካዊ ትልቅ ውሳኔ የመስጠት ስልጣን ነበራቸው ዘውድ የደፉ ንጉሳን በዛን ጊዜ የነበሩ ማለት የየመን የገሳን ቤተሰቦችና የኢራ ንጉሳን ነበሩ። ከዚህ ውጭ ያሉ የአረቢያ ገዢዎች ዘውድ የሚባል ነገር አልነበራቸውም። ያው በቀቢላ ወይም በጎሳ መሪነት ብቻ ይተዳደሩ ነበር ማለት ነው። ዘውድ የነበራቸው የሂራና የየመን የገሳን ገዢዎች ብቻ ነበሩ ማለት ነው። ቀሪዎቹ የአረብ ግዛቶች ያው በጎሳ መሪ መሪነት ብቻ ይተዳደሩ ነበር ማለት ነው። ንጉሳዊው አስተዳደር አልነበራቸውም። ይሄ የአረቦቹ አስተዳደራዊና ፖለቲካዊ ሁኔታቸው በዚህ መልኩ ነበረ ሲጓዝ የነበረው ማለት ነው። የንጉሳዊ ዘውድ የደፉ ንጉሳውያን መሪዎችና የጎሳ መሪዎች በሚል በዚህ በሁለቱ ተከፍሎ ነው የሚታየው ማለት ነው። እያንዳንዳቸው ማለት ነው ንጉሳውያን ያው ፈላጭ ቆራጭ ናቸው ንጉሱ ነው የፈለገውን ነገር የሚያደርገው የጎሳ መሪዎችን ያን ያክል ስልጣን ባይኖራቸውም በጎሳቸው ውስጥ ግን ያው የመወሰን ነፃነት እንዳላቸው ይታወቃል በዛን ዘመን ማለት ነው እና በመላው አረብ ከነዚህ ስማቸው ከጠቀስናቸው ከየመን የሂራና የገሳን ገዢዎች በስተቀር ማለት ነው ሌሎቹ በዚሁ በጎሳ መሪነት ይተዳደሩ ነበር ማለት ነው። እነዚህ ሶስቱ ግን በንጉሳት መሪነት የንጉሳዊ ስርዓት የነበራቸው ናቸው። ሌሎቹ ግን ያው በጎሳ መሪነት ብቻ ይተዳደሩ የነበሩ ናቸው ማለት ነው። ኢንሻአላህ በዛሬው የትምህርት አንድ ክፍል ይሄን ያክል ካልን በሚቀጥለው የትምህርት ሁለት ኢንሻአላህ የአረቦቹን የሂጃዝ አስተዳደርና ሃይማኖታዊ ታሪካቸውን ለማየት እንሞክራለን። አላህ Wa ወተዓላ የነብዩ ሰለላሁ ዐለይሂ ወሰለም ሲራ በትክክል ተገንዝበው እሳቸውን ከልብ የሚወዱና የሚከላከሉላቸው ሰዎች ያድርገን እያልኩ የዛሬውን ደርስ በዚሁ አበቃለሁ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ